ይህ ክፍል ዘጠኝ درسنا بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه بعد السلام عليكم ورحمة الله وبركاته የተከበራችሁ ይህንን የሲራ ድርስ ተከታታይ ወንድም እህቶች እንግዲህ ባለፈው በስምንተኛው ክፍል መጨረሻ ላይ በጥቂቱም ቢሆን ሰፊ ዝርዝር ሳንገባ ስለ በድር ዘመቻ በጥቂቱ ለመዳሰስ ሞክረናል። አላህ ካለ በዘጠነኛው ክፍል ላይ ገዝወት ውሑድና ሌሎችን ለማየት እንሞክራለን ብለን ነበር የተሰነባበት ነው። አልሐምዱሊላህ እንሆ ዛሬ ደግሞ ብኢድንላህ ዐዘ ወጀል ገዝወት ኡሑድ የኡሑድ ዘመቻ እንዴት እንደሆነ እንደዚሁ በጥቂቱ እንዳስሳለን ማለት ነው። እንግዲህ ነቢዩ ሰለላሁ ዐለይሂ ወሰለም ከሰሓቦቻቸው ጋር በመሆን 313 ወይም 14 ሆነው ሁለት ፈረሰኞች፣ ሰባ ግመሎች፣ 313 ወይም 14 ወንዶችን ሆነው በበድር ዘመቻ ላይ ከሙሽሪኮች ጋር እንደተጋፈጡ የሙሽሪኮች ቁጥር ወደ 950 እና እስከ 1000 ድረስ እንደሚጠጋ 700 ግመሎች የሙስሊሞቹ ሰባ ግመል የነበረው የነሱ 700 ግመሎች እናም ወደ ብዙ ፈረሰኞች ተዘጋጅተው በቁጥራቸውም በኃይላቸውም በሁሉም ነገር እስከ አፍንጫ የታጠቁ ጠላቶች ጋር ሙስሊሞች እንደተጋፈጡና ሰባዎችን ገድለው ከካፊሮቹ ሰባዎችን እንደማረኩ በዚህም ሁኔታ በድል በደስታ የበድር ዘመቻ በቀላል ያለ ዝግጅት እንደተጠናቀቀ በአላህ ድል አይተን ነው ባለፈው የጨረስ ነው ማለት ነው። እንግዲህ መጀመሪያው ረመዳን ሶስት ላይ ነቢዩ ሰለላሁ ዐለይሂ ወሰለም እና አቡ ሱፊያንን ቅፍለት መንገድ ላይ ጠብቀው ለመውሰድ ሰሓባዎችን አዘው እንደወጡና ነገር ግን ሳይሳካ አቡ ሱፊያን በጎን አምልጦ ያው እንዲህ እንዲህ ሲባል ቀኑ 17 ረመዳን ላይ ሲደርስ ይህ ነገር እንደተከሰተ ነው ያየ ነው ማለት ነው። ዛሬ ደግሞ የኡሑድን ዘመቻ እናያለን። እንግዲህ ሙሽሪኮች ተሰንፈው በጣም ከባድ ስሜት ተሰምቷቸው ወደ አገራቸው በውርደት ተከናንበው ተመልሰዋል። በዚህም የተነሳ ሸዓረት ቁረይሹን ቢመራረት አልሐዚማ التي لقيتها في حربها مع المسلمين في بدر قريشوش ببدر زمچالاي كمسلموش كار غار بتغنانيو ساعات نبوت وردت مريتن وطاو مريت تسمتواچو توسنم غزي مقويت جمر وارادت ان تثأر لهزيمتها لزيا لدرس باتم وردتنا شنفت ቂምን መበቀልን ተመኘች ወይም ቂም መበቀል ፈለጉ ሐይቱ استعدت لملاقات المسلمين مرة أخرى በምን መልክ ነው ቂም መበቀል የፈለገችው? እንደገና ድጋሚ በመቀጣጠር የሚሆን በድንገት ከሙስሊሞች ጋር ሌላ ሁለተኛ ፍልሚያ ላይ መገናኘትን እዚያ ቦታ ላይ ቂም መበቀልን ተመኙ። ሊዮምን ተምሑ ፊህ ጉባር አልሐዚማ ለምን ያንን የደረሰባቸውን የውርደትን አቧራ የውርደትን ትቢያ ከላያቸው ላይ ለመጥረግ ሲባል ይህንን ተመኙ ይላል በታሪክ ደረጃ። በምን መልኩ ነበር ነገሩ የተጀመረው ከተባለ ذهب صفوان بن أمية وعكرمة بن أبي جهل وعبد الله بن ربيعة إلى أبي سفيان እነዚያውን የጠቀስናቸው ሶስቱ ሰዎች ሶፍዋን ብን ኡመያ አባቱ ተገድሎበታል። ዕክሪመቱ ብን አቢ ጃህል አባቱ አቢ ጃህል ተገድሎበታል። ወአብድላህ ብን ረቢዓም ቢሆን እንደዚሁ ወገኖቹ ወንድሞቹ ሙተውበታል እና በበድር ላይ እነዚህ ሶስቱ ሰዎች ተያይዘው ወደ አቢ ሱፊያን ይሄዳሉ። ሁሉም የመካ ሙሽሪኮች ነበሩ በሰዓቱ አቢ ሱፊያንም ጨምሮ። እነዚህም የመካ ሙሽሪኮችም የመኳንንቶችም ልጆችም ናቸውና ወደ አቡ ሱፊያን ከሄዱ በኋላ እሱን አወያዩት። የጥልቡነ ሚንሁ ማለል ቃፊላ የተመከኑ ሚን ተጅሂዝ ልጀይሽ ምን አናገሩት አቡ ሱፊያንን ባለፈው ከሻም ይዘህ ስትመጣ ሙሐመድ መንገድ ላይ ጠብቆ ሊወስድብህ የነበረውን ይሉታል። ያንን የንግድ ቅፍለት እባክህ በበጀትነት ለግስልን፣ እንደገና ያንን የበድርን ብድር ለመመለስ በዚህ ይዘህ በመጣሁ ገንዘብ ሰራዊቶቻችንን እናስታጥቅበት፣ እንዘጋጅበት ይሉታል። ወለቀድ ካነ ሪብሑል ቃፊላ ማ ዩቃሪቡ ኸምሲነ አልፈ ዲናር የዛ የሲራራው የቅፍለቱ ትርፍ በነገራችን ላይ ከሻም ሲመለሱ እና አቡ ሱፊያን ወደ 50 ሺህ ዲናር ይቀርብ ነበር። እነሱ አሁን ሙሉውን ሳይሆን የጠየቁት እንዲያው በትርፍ ደረጃ ያለውን ብቻ 50 ሺህ ዲናር ይቀርብ ነበርና እንታጠቅበት፣ እንዘጋጅበት ይህንን የደረሰብንን ውርደትና የደረሰብንን ሐዘን መክፈፍ አለብን አሉት። ፈዋፈቀ አቡ ሱፊያን ዐላ ቂታል ሙስሊሚን። አቡ ሱፊያንም ሌሎቹ ስለሞቱ እንግዲያውም በመሪነት ቦታውን የያዘው እሱ ነው፣ ሙስሊሞችን በመዋጋትና በመጋደል ላይ ስምምነት አደረገ። ከዚያም ታጠቁ፣ ተቀሳቀሱ፣ ተነሳሱ፣ በስሜት ተሞልተው በግንፍልታ ጉዞ ጀመሩ። ወራሑ የባዕሱን አልሙሐሪዲን ኢለል ቀባኢል ከመጓዛቸውም በፊት ምን ያደርጉ ነበር? የተለያዩ ወደ ዘመቻ የሚቀሰቅሱ ቀስቃሾችን ራሳቸው መካ ላይ ያሉ ሰዎች ብቻ ሳይሆኑ ከሌላ ቦታም ለመጥራት ፈልገው በተለይ መካና ዝቹ ጫፍ ጫፍ ላይ ዳር ዳር ላይ ያሉትን ሰዎችን በደንብ የሚቀሰቅሱ ቀስቃሾችን ላኩ። ለተሕሪድ ሪጃል ወንዶችን በጀግንነት ወደ ጦር ሜዳ የሚቀሰቅስ ኢጅተማዐ ሚን ቁረይሽን ثلاثة آلاف مقاتل كقريش بيتشا صوستشي تواجيوش تسواسبو بدر الله زت ايمة همساس كأن في كربو ينبروت زاري دقمو صوستشي كقريش بيتشا تسواسبو وخرج الجيش يا سراوي توتا حتى بلغ ذا الحليفة قريبا من أحد ياو من قال لا يالتشو ذا الحليفة يمت بوتا ودا أحد أقرب يا اسكيدر سودرس مالتنو ዘልሑለይፋ ምናልባት ብዙዎቻችሁ መዲና ያላችሁ ወይም መካም ቢሆን ወደ መዲና ዚያራ ስትሄዱ ወይም ሪያድም ቢሆን አጠቃላይ ስዑዲያ ላይ ያላችሁ ሰዎች ታውቁት ይሆናል። እረ ከዚያም ውጭ ሐጅ ያደረጋችሁ ሰዎች ካላችሁ መዲና ዚያራ ስትሄዱ መንገድ ላይ የመዲና ሰዎች ለሐጅ ወይም ለዑምራ ኢሕራም የሚያደርጉበት ቦታ ማለት ነው። ዛሬ ዘመናዊ ሆኖ ተገንብቶ ተሰርቶ በጣም ማራኪ ነው። እንዳያችሁት ያያችሁት ሰዎች አላእየት ያህል ذا الحليفة الرسو ذا الحليفة كمكة بكل سيمتا بس تقراب كل بيك أربتم أحد يتوسنا كأرب بلال ودا أحد أنا بنقرات الله يحد ترارا مدينة هنا النيو للابوتام هنا النيو كلا ولا بتامس كال تراك أدرس رجمنا إلى المقوم يلو مسلسلنا سمع رسول الله صلى الله عليه وسلم بتقدم المشركين إليهم نبي صلى الله عليه وسلم በሰላዮቻቸውና በወሬ ነጋሪዎቻቸው አማካኝነት ሙሽሪኮች እንደመጡና ዘልሑለይፋ ላይ እንዳረፉ ወሬ ደረሳቸው። ያኔ ዝም ብለው እጃቸውን አጣጥፈው በተወኩል መጠበቅ ሳይሆን የሚገባባቸው በአትባዕ ሰበባ ነው ነገሩ። ምክንያትን ማሟላት አለባቸውና ፈስተሻረ አስሓበሁ ባልደረቦቻቸውን አማከሩ። ያኔ የተለያየ ሐሳብ ማቅረብ ጀመሩ ሰሓባዎች ፈቃለ ሽዩኽ ትልልቅ ሽማግሌዎች ዕድሜ የጠገቡ ምን አሉ? ኑቃቲሉ ሁና እኛ አንሄድም አሉ። ከመሄድ ይልቅ እንደ ሐሳብ ነው፣ እንደ እምቢተ እንደ ሐሳብ እዚህ እንሆንና እንጋደላቸው አሉ። ከመጡ እንከላከላለን፣ ካልመጡ ይመለሳሉ። እኛ እዚቹ መዲና ሆነን እንጋደላቸው ሳንሄድ ከመጡ አሉ። ወቃለ ርጃል ወንዶቹ ደግሞ ማለት ያላረጁት ወጣት ወጣቶቹ ምን አሉ? ነኽሩጁ ሊሊቃኢም አገራችንም መሆንን አንጠብቅም አሉ። ሰዎች ከሌላ ቦታ መጥተው አገር ከወረሩ የሆነ ነገር ማጥፋታችሁ ስለማይቀር ወደ አገራችን እንዳይመጡ ከመዲና እንውጣና እዚያው ወዳሉበት ዘልሑሌይፋም ሆነ መዲና ከመድረሳቸው በፊት መንገድ ላይ ጠብቀን እንዋጋቸዋል። ፈአኸዘ ነቢዩ ሰለላሁ ዐለይሂ ወሰለም ከብዙ ውይይትና ከብዙ የሐሳብ ልውውጥ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም መረጡ። ምንን ብራእይ ሪጃል የወንዶቹ ወይም የሸባቦቹን ሐሳብ መረጡ። ከመዲና መውጣትን ማለት ነው። ከዚያም ወለቢሰ ነቢዩ ሰለላሁ ዐለይሂ ወሰለም ለአመተሁ ነቢዩ ሰለላሁ ዐለይሂ ወሰለም የጦር ትጥቃቸውን ራሳቸው ላይ ብረትን ሳይቀር ትከሻና ሰውነታቸው ላይ ጥሩርን ሳይቀር ለበሱ። ታጥቀው አንበሳ መስለው ወጡ። ዐለይሂ ሰላቱ ወሰላም ወኸረጀ ዩሪዱ ሊቃ አልሙስሊሚን ሙሽሪኪን ሙሽሪኮች ጋር ለመገናኘት አቅደው ከቤታቸው አንግበው ወጣ አሉ። ፈኸረጀ ሚነል መዲነት ነቢዩ ሰለላሁ ዐለይሂ ወሰለም ከቤታቸው ሲወጡ ሰሓባዎችም ወጥተው ፈረሶቻቸው ላይ፣ ግመሎቻቸው ላይ በእግረኛነትም ታጥቀው ውጭ ላይ ተወድረው ቀስታቸውን፣ ሰይፋቸውን፣ ጋሻቸውን ሌሎችንም ይዘው እየጠበቁ ነበርና بسم الله بيونف صلى الله عليه وسلم قزو سيجمرو نبي صلى الله عليه وسلم تكتلو ألف رجل أنبشي وندوج ود كمدينة ودا ذا الحليفة ويمدقمو ودا أحد أكتاك بالو منقل إزو مالتنا وانسحب عبد الله بن أبي عبد الله بن أبي بن سلول المنافق بثلث الجيش من قد لا يندد الرسول كان شوچ مكاكل ዓብድላህ ብን ኡበይ ብኑ ሰሉል እናም ከነጀሬዎቹ ጭፍሮቹ እንበል የሙናፊቆች ጠቅላይ ሚኒስቴር የሆነው የሙናፊቆች መሪ የሆነው ሶስት መቶ ሰራዊቶችን ይዞ ከመንገድ ላይ እንዲህ እያለ ተመለሰ። ማ ነድሪ ዓላመ ነቅቱሉ አንፉሰና እኛ አልገባንም ለምን ራሶቻችንን እንደምንገድል። ለምንድን ነው እኛ ከሀገራችን ከመንደራችን ወጥተን እዛ በግድ ሄደን ነገር ፍለጋ ሰዎች ጋር የምንዋጋው? እኔ አይገባኝ? ይሄ ቢቀር ነው የሚሻለው እያለ ወደ መዲና ተመለሰ። ድሮኑም መንደር ውስጥ እንሆን አንውጣ ካሉት ነበር። እሱ ለምንድን ያለው መንደር ውስጥ ካሉ ሰራዊቶች ከመጡ በሩን ዘግቶ ይቀመጣል። አሁን ግን በገሃድ ከወጣላቸው ጀግንነቱን ይፈታትነዋል፣ ንፍቅናው ይገነፍልበታል። ለዚያውም ጦር ሜዳ ሳይደርስ አልቻለምና ከመንገድ ላይ ተመለሰ። በዛ ሁኔታ ላይ ያሉ አስከረል ሙስሊሙን ዕንደ ጀበል ኡሑድ ሙስሊሞች ሄደው ተጉዘው ወደ ዘልሑሌይፋ የሚወስደውን መንገድ ትተው ቀጥታ ወደ ቀኝ መገንጠል ወደ ኡሑድ ተራራ ስር ሄደው እዚያ መሸጉ ወይም እዚያ ካምፕ ሰርተው አረፉ ማለት ነው። ወወضع الرسول صلى الله عليه وسلم የአላህ መልእክተኛ አለይሂ ሰላቱ ወሰላምም አስቀመጡ ሐቢቡል ሙስጠፋ ምን ኺጠተን ሙሕከማ በጣም በጥበብ የተሞላ ስትራቴጂ ነደፉ። ፈወضዐ ኸምሲነ ረጁለን ዐለል ጀበል ሀምሳ ወንዶችን ተራራ ላይ አስቀመጣቸው። ጀበል ሩማት ትባላለች። በነገራችን ላይ አንዳንድ ወንድሞች ወይም እህቶች ጀበል ሩማን ሲሉ ሰምቻለሁ። ጀበለ ሩማን ሳይሆን ጀበል ሩማት ነው። ኪታብም ላይ ያለው መልእክቱ የሚያስተላልፈው የቀስተኞቹ ተራራ ማለት ነው። ዛሬም አለች፣ አነስተኛ ተራራ ሆናለች። ደለል ውጧት ይሁን ወላሁ አዕለም። አላ አየቲሃል ጀበለ ሩማት ትባላለች፣ የቀስተኞቹ ተራራ። ከዚያ በኋላ ስም የተሰጣት ነው። እዚያ ላይ እንዲቀመጡ አደረጓቸው። ወአመረሁም ረሱሉ ሰለላሁ ዐለይሂ ወሰለም ቢዐደም ተሐሩክ ሰዋአን ፊል ፈውዝ አው ልኸሳራ እዚያ ላይ እንዲሆኑ ካዘዟቸው በኋላ እንዲህ አሏቸው። እኛ ችግርም ቢደርስብን ድልም ቢያጋጥምን ብናገኝ ከዚህ ከተራራ ላይ ያለኔ ትዕዛዝ መንቀሳቀስ የለባችሁም፣ ጀርባዎቻችንን ጠብቁልን አሏቸው። ወበዳአት ልማዕረካ ጦሩ ተጀመረ፣ ተፋፋመ። وقاتل حمزة بن عبد المطلب ሐምዛ የዓብድልሙጠሊብ ልጅ በኃይለኛ ተጋደለ። قتال الأبطال የጀግኖችን የፊት አውራሪዎችን አወጋግና አገዳደል ተጋደለ፣ ተፋለመ። وكان جبير بن مطعم قد وعد غلامه وحشيا أن يعتقه إن هو قتل حمزة። ታዲያ ይሁን እንጂ ገና መካ ላይ ያሉ ጁበይር ብን ሙጥዒም የተባለው ልጅ ቤተሰብ ሞቶበት የነበረው ሐምዛን ከሂንድ ጋር በመሆን ሂንድም ከሌላ ቃል ገብተውለት ነበር። ማንን? ለዋሕሺ ሐምዛን ከገደልክ ደማችንን ከተበቀልክልን አለ እኔ አንተን ነፃ አወጣሃለሁ ብሎት ነበር። በነገራችን ላይ ሂንድም የአቡ ሱፊያን ሚስት ይሄኑ በተመሳሳይ ለዋሕሺ ይነግራው እንደነበር ይታወቃል። እኔም እጨምርልሃለሁ ስጦታ በሚል መንገድና በሌሎች ማታለያዎች ማለት ታዲያ ጦሩ በኃይለኛ ሐምዛ ረዲየላሁ ዐንህ እየገፋ እያጨደ ጭንቅላቶችን እያበረረ እያለ ዋሕሺይ ሌላ ዓላማ ምንም አልነበረውም። ያደባ ነበር። ያድን ነበር ሐምዛን ረዲየላሁ አንሁ። ሰዎች ይከቦታል፣ ጦር ሊወለው ይወስድ። ሐምዛ እነዛን ሰዎች ከጨፈጨፈ በኋላ አሁንም ዋሕሺ ሊጥል ሲል ሌሎች ይከቦታል ሐምዛን፣ እነዚያንም ይጠራርጋል። እንደዚህ እያለ ግላጭ ላይ ሲያገኘው ፈረማሁ ወቀተለሁ፣ ጦር ወረወረና ከእምብርቱ በታች ወጋው። ሐምዛ ረዲየላሁ አንሁ እዛ ቦታ ላይ የተሰው ረአ ሩማቱ ሚን ፈውቅ ልጀበል ሀዚመተ ልሙሽሪኪን ቢገድለውም ሰዎች ይህን አላስተዋሉ። ጦሩ በኃይል እየሄደ ነው። ሙስሊሞች ማሻ አላህ ካፊሮችን ማሮጥ ይዘዋል። ይህንን ሲመለከቱ ተራራ ላይ ያሉት ቀስተኞቹ ወቃለ ባዕዱሁም አንዳቸው ምን አለ ማለና ፊልውቁፊ ሓጀተን እኛ እዚህ ተራራ ላይ ለመቆማችን ምንም ዋጋ የለውም ብንሄድ ነው የሚሻለው አለ። ምክንያቱም ነቢ ሰለላሁ ዐለይሂ ወሰለም እንደዛ ያሉን እንዳንሸነፍ ብለው ነው፣ እንደ ነገሩን ለማጥበቅ ነው። አሁን እኮ ያው ሙሽሪኮች እየሸሹ ነው። ገኒማ ተልከሰከሰ፣ ሴቶች እየሮጡ ነው። ሂደን ይህን ነገር መሳተፍ አለብናል። ወነሰው ወስየተ ረሱል ሰለላሁ ዐለይሂ ወሰለም የረሱል ሰለላሁ ዐለይሂ ወሰለምን ኑዛዜ ረሱ። አላሁ አክበር ፈዘከረሁም ቃኢዱሁም ቢሃ መሪያቸው አስታወሳቸው። فلم يكترثوا بمقولته لسو نغغر لب مال ست وسارعوا الى جمع الغنائم مركون ودم سبسب ود مسبسب كتراراو ايتندردرو وردو ያኔ አንጀቱ ሲቆስል የነበረው ያልሰለመው በሙሽሪኮቹ መታረድ የተናደደው ኻሊድ ብኑ ልወሊድ አጋጣሚ እየጠበቀ ነበርና ላሐظ خالد بن الوليد نزول الرمات የቀስተኞቹን ተራራ ለቆ መውረድ ሲመለከት ረዲየላሁ አንህ በሰዓቱ አልሰለምም ነበር። ፈንጠለቀ ማዕ ባዕድ ልሙሽሪኪን የተወሰኑ ከሙሽሪኮች ፈረሰኞችን ይዞ ጋለበ። ወልተፉ ሐውለል ጀበል በተራራው ዙሪያም ከበቡ። ወፋጀኡ ልሙስሊሚነ ምን አልኸልፍ የቀሩትን ከተራራ ላይ አስር ሰዎች ቀርተው ነበር። እነሱም በመጨረስ በተራራው ላይ ቁልቁል ወረዱና ሙስሊሞችን ከበቧቸው ከኋላ በኩል መጥተው ፈህራሐ ልሙስሊሙነ ሙስሊዒነ ሃሪቢን ያኔ ሙስሊሞች በድንጋጤ እየቸኮሉ የሮጡ መበርገግ ጀመሩ። ምን አጋጠመን? ከየት መጣ? ከመሬት ሰንጥቆ ወረደ ወጣ ወይስ ከሰማይ ወረደ? ምንድነው የተፈጠረው አሉ። ደነገጡ። ኻሊድን ያውቁታል። በእርግጥ እነሱም ጀግኖች ቢሆኑም ቁጥራቸው ዛሬም ቢሆን አናሳ ነውና ወርተፈዐት ራየቱል ሙሽሪኪና መረተን ኡኽራ እንደገና ሲሸሹና ሲሸነፉ እንዳልነበር ድጋሚ በዚህ በተሰራው ክህደት ኻሊድ ረዲየላሁ አንሁ በሰዓቱ ካፊር ቢሆንም ለሙሽሪኮች ጎን ሆኖ ተዋጋና የሙሽሪኮችን ባንዲራ እንደገና አውለበለበው። ፈለማ ረአሃ አልጀይሽ ሰራዊቶቹ ይህንን ሲመለከቱ ዓወጁ ሁጁመሁም እንደገና ጥቃታቸውን መለሱና ደገሙ ሲሸሹ የነበሩት ተመልሰው ማለት ነው። ይሄኔ ረሱሉ ሰለላሁ ዐለይሂ ወሰለም ሲመለከቱ ይሄንን እንዴት እንዲህ ይፈጠራል በሚል ናደ ረሱሉ ሰለላሁ ዐለይሂ ወሰለም ፊ አስሓቢሂ ረሱሉ ሰለላሁ ዐለይሂ ወሰለም ባልደረቦቻቸውን ከፍ ባለ ድምፅ ተጣሩ። ፈጅተመዐ ሰላሱነ ሚን ሰሓበቲ ረሱሊላህ ሰለላሁ ዐለይሂ ወሰለም ወደ ሰላሳ የሚቀርቡ ሰላሳ ገደማ የሚሆኑ ሰሓባዎች ከያሉበት ከሸሹበት በመውጣት ነቢዩ ሰለላሁ ዐለይሂ ወሰለም ስር ተሰባሰቡ። በእርግጥ ሁሉም አልነበረም የሸሹት። ሌሎቹ ተበታትነው በየአቅጣጫ እየተዋጉ እየተጋደሉ እየተከላከሉ ነበር። ያኔ ፈጀመዐ ጀይሸሁ ወነዘመ። እንደገና ነቢያችን ወታደሮቻቸውን ሰበሰቡና ሰላሳ ምናምኖቹን እንደገና አደራጁ። ወአራደ አን የልሐቀ ቢልሙሽሪኪን ሙሽሪኮችን ተከትለው ሊሄዱ ፈለጉ። ሙሽሪኮቹ ሸሽተው ነበርና መጨረሻ ላይ ማለት የጨፈጨፉ የገደሉትን ከገደሉ በኋላ ባንዲራቸውን ከፍ አድርገው እየጨፈሩ ጦሩ ተጠናቋል በሚል ለቀው ሄደዋል። ነቢያችን እንደገና ጮሆ አሰባስበው ከነበሩበት ቦታ እርሳቸውም ቢሆን ተራራ ላይ ነበሩና ተጎድተው ወርደው ብዙ ነገር ደርሶባቸዋል። ሙሽሪኮችን ለመከተል ሙከራ አደረጉ። ሊያቅሊበ ነስረሁም ሀዚማ ሙሽሪኮች የተቀዳጁትን ድል እንደገና ወደ ሽንፈት ለመቀየር ነቢያችን የተወሰኑ ሰሓባዎችን ይዘው ከነቁስላቸው ተነሱ። ፈለማ ብተዓዱ አክተረ ፈአክተር እየራቁ እየራቁ በሄዱ ቁጥር ተረከሁም ወዓደ ሊልመዲና ምን ይደረጋል እንግዲህ የሰሩትን ስራ ሰርተው ሄደዋል፣ ራቁ፣ ከዚህ በኋላ መከተል አንችልም የሚል ተስፋ ሲቆርጡ መዲና ላይ ሰሓቦቻቸውን ይዘው ተመለሱ። በዚህ ሁኔታ የበድር ዘመቻ የኡሑድ ዘመቻ ተጠናቀቀ። በነ ሐምዛ መሞት ሌሎች ወደ ሰባ የሚሆኑ ሰሓባዎች በመገደል በበድሩ ምትክ ሌሎችም እዚህ ጋር ፉከራዎች፣ ኑዛዜዎች፣ ክርክሮች፣ ግርግሮች ነበሩ። ነገር ግን በጥቂቱ የኡሑድ ዘመቻ በሙስሊሞች መጠቃት የነብዩ ሰለላሁ ዐለይሂ ወሰለም ትዕዛዝ ባለመከበሩ ተራራ በመለቀቁ ምክንያት እንዲህ ደርሶባቸው እንበል የሞቱት ሸሂዶች ቢሆኑም ያሉትም አጅር ቢያገኙም እንዲሁ በዛሂር የተሸነፉ አይነት ነገር በሚመስል ወደ መዲና ተመለሱ። የኡሑድ ዘመቻ በጥቂቱ ይህንን ይመስላል። አማ ቀጥሎ የምናየው ደግሞ ገዝወቱል ኸንደቅ አው አልአሕዛብ የኸንደቅ ዘመቻ ወይም ደግሞ የአሕዛብ ዘመቻ የሚለውን ይሆናል ማለት ነው ኢንሻ አላሁ ስብሓነሁ ወተዓላ። ኸንደቅ ዘመቻ ማለት ኸንደቅ የሚለው ጉድጓድ ማለት ነው። አልአሕዛብ ማለት ደግሞ አሕዛብ ማለት ነው የተሰባሰቡ ህዝቦች ለማለት ነው እና ገዝወት አልኸንደቅ ስንል የኸንደቅ ዘመቻ ወይም ገዝወቱል አሕዛብ የአሕዛቦች ዘመቻ ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም እሑድ ላይ ቀደም ሲል እንዳየነው ከሙሽሪኮች ጋር ተገናኝተው ያው የተወሰነ የተጠቁትን ተጠቅተው ከነዚያም ገለዋል። እንግዲህ እነሱ ግን ያው ከባድ አደጋ ቢደርስባቸውም ተመልሰው የተወሰነ እንግዲህ መዲና ላይ ቁስሉም ተረስቶ ለአላህ የተወሰውትም ሰዎች ተሸኝተው ምናምን ኑሮ ተጀመረ። ዳዕዋው ቀጠለ፣ እንቅስቃሴ እንዳለ ነው። ማሻአላህ ብርታቱ፣ ኢኮኖሚው፣ ሁሉ ነገሩ እየቀጠለ የተወሰነ ቀን ቆዩ። የተወሰኑ አመታት ምሳሌ በሶስተኛ አመት ላይ ነው እንግዲህ የነበረው የገዝወት አልአሐድ ወይም የእሁድ ዘመቻ አሰነቱል ኻሚሳ ሊልሂጅራ በአምስተኛው ዓመተ ሂጅራ ላይ ሲደርስ አምስተኛው ዓመተ ሂጅራ ላይ ሲደርስ ምንድነው የተፈጠረው? ዐዘመ የሁዱ በኒ ነዲር የነዲር ጎሳ የሆኑት አይሁዶች ቆረጡ ወይም ደግሞ ወሰኑ ይላል። ወሰኑ ምን ላይ ነው የወሰኑት? እንግዲህ በነገራችን ላይ መዲና ውስጥ ሶስት ወይም ደግሞ አራት አይነት የይሁዳዎች ቤተሰቦች ወይም ደግሞ ጎሳዎች አሉ። በኒ ነዚር፣ በኒ ቀይኑቃ፣ በኒ ቁረይዛ እና እንደዚህ ሌሎችም አሉና عزم የሁዱ بني النضير على الانتقام من النبي صلى الله عليه وسلم እነዚህ በኒ ነዚር የተባሉት አይሁዶች ከመዲና ዳርቻ አንዱ ዳር መንደር ላይ ያሉት ነቢዩ ሰለላሁ ወሰለም እና ባልደረቦቻቸው ላይ ለመበቀል ለማጥቃት ወሰኑ። አለዚነ አኽረጁሁም ሚን ዲያሪሂም ሚነል መዲና ለምን እነዚያ ከመዲና ያስወጧቸውን ነገሩ ስላልተጠቀሰ ነው እንጂ አንዳንድ ጥፋት ማጥፋታቸው ከመዲና አባረዋቸው ነበር። አላህ ስብሓነሁ ወተዓላ እንዲባረሩ አዞ ተባረው ነበርና ወደ ታዲያ ለመበቀል ወሰኑ። በኒ ናዚሮች እንዴት እንባረራለን? ለረዥም ዓመታት የቆየንበት ሀገር ትላንት መጥቶ አስር ዓመት ሳይሞላው ነብይ ነኝ በሚል አውስና ኸድጆች ጋር ሆኖ እንዴት ይሄን ያደርገናል በሚል ተንኮላቸው ነው። አይደለም መባረር መታረር ሲያንሳቸው ነው። እና እነዚህ ወሰኑ ቂም ለመበቀል ማለት ነው። ወጀዐሉ ሀመሁም ዐላ አን የኩኑ ጀብሀተን ቀውያ ምን አደረጉ? ሐሳባቸውን ለሙሐመድ ጠንካራ አስቸጋሪ የጠላት ግንባር ለመሆን ወሰኑ። ተተሰዳ ሊረሱል ሰለላሁ ዐለይሂ ወሰለም ወአስሓባ ለረሱልና ለባልደረቦቻቸው የሚጋፈጡ ከባድ አደገኛ የጠላት ግንባር ለመሆን ውሳኔ ወሰዱ። እኔ ኢንጠለቀ ዙዓማኡ በኒ ነዲር ኢላ ቁረይሽን የድዑነሁም ኢላ ሙሓረበት ልሙስሊሚን ከበኒ ነዚሮች የሆኑት ታላላቅ ሰዎች እንበል ወይም ደግሞ መሪዎቻቸው ካሉበት ቦታ ይነሱና ወደ መካ ይሄዳሉ። ሄደው ቁሬሾች ጋር ይወያያሉ፣ ይደራደራሉ። በጋራ እንሆንና እኛንም አባሮናል፣ እናንተንም አጥቅጧቸዋል፣ ሙሐመድን በአንድነት እንዋጋ ይላል። ፈነጀሑ ፊ ዐቅድ ኢትፋቅን በይነሁማ በሁለታቸው መካከል ስምምነቱን ለመፈጸም ውሳኔ ላይ ደረሱ። ውጤታማዎች ሆኑ። ወለም የክተፊ በኑ ነዚር ቢትልከ ልትፋቅያ እነዚህ በኒ ነዚሮች ከቁረይሾች ጋር ብቻ በመነሳሳትና ቁረይሾችን ብቻ በማስማማት አልተብቃቁም ነበር። ወኢነማ እንጠለቁ አይضን ኢላ በኒ ገጠፋን ዩረግቡነሁም ፊ ልእንضማም ኢለይህም ወኢላ ቁረይሽ ገጠፋን ወደሚባሉት ቦታዎች ጎሳ ቤተሰቦች ሄዱና እነሱንም ቀሰቀሱ። ግዴላችሁም አሉ ሙሐመድ ስር ሳይሰድ እነሆ የመካ ሙሽሪኮች ወይም ደግሞ የመካ ቁረይሾች ተስማምተዋል፣ እኛም በአንድ ላይ ሆነናል፣ እናንተም እኛ ጋር በሶስተኛነት ተደመሩ አሏቸው። በአንድ በጋራ ሆነን ዛሬ ሙሐመድን ካልታደግነው ነገ ጣታችንን ልንነክስ ሊያጠፋን ሁሉ ይችላል። ወአግሩሁም ቢቲማር ሰነ ሚን ነኺል ኸይበር ኢዛ ተመ ነስሩ ቢነጃህ ምን ቃል ገቡላቸው? ከኸይበር በምናመርተው ምርት ይህ ጦራችን በድል ከተጠናቀቀ ቀጣይ የምንሰበስበው ተምር ውጤቱ ምርቱ ለእናንተ ነው በሚል በዚህም ቃል ገቡላቸው። ልክ ዛሬ ዛሬ የተለያዩ መንግስታት ሌሎችን ወደ ጦር ሲያስገቡ እንረዳችኋለን፣ እንዲህ እናደርግላችኋለን፣ የሀገራችሁን የዓመት የልማት በጀት እንዘጋላችኋለን እንደሚሉት እነዚህ በኒ ነዲሮች ሀብት አለን በሚል እነዛንም ሰዎች ሸነገሏቸው። ወሃከዛ በዚህ መንገድ እንጠለቀ ጀይሹን ቅዋሙሁ ዐሸረቱ አላፍ ሌሎችንን ጨማምረው አሕዛቦችን ሰብስበው በአስር ሺዎች የሚገመቱ ወታደሮችን ሰብስበው የቁዱሁም አቡ ሱፊያን ብኑ ሐርብ የመካው ፊታውራሪ የሆነው አቡ ሱፊያን እየመራቸው ወደ መዲና ጉዞ ቀጠሉ። ወዛሊክ ፊ ሰነት ልኻሚሰት ምን ልሂጅራ ፊ ሸህሪ ሸዋል። ይህ ነገር ተከስቶ የነበረው መች ነው ካላችሁ በአምስተኛው ዓመተ ሂጅራ በሸዋል ወር ላይ ነበር ይላሉ። ታዲያ ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ የእነሱን መነሳሳትና መምጣት የቁጥራቸውንም ብዛት ሲሰሙ እነዚህ ሰዎች ከመጡ ድንገት መዲና ከገቡ ብዙ ነገር ሊያበላሹ ይችላሉና እኛም ከወዲሁ ታጥቀን ተዘጋጅተን መጠበቅ አለብን ብለው ሰሓቦቻቸውን ሰበሰቡ። ቃል እየተለዋወጡ መመካከር ጀመሩ። እንዴት እንከላከል? እንዴት እንጠብቃቸው? እንዴት እንመልሳቸው? ወሃከዛ አልሙሂም የተለያዩ ሀሳቦች ሲነሱ መጨረሻ ላይ ወአሻረ ሰልማኑ አልፋሪሲዩ ዐለ ነቢይ ሰለላሁ ዐለይሂ ወሰለም ቢሐፍሪ ኸንደቅን ፊ መሻሪፍ አልመዲና ሰልማኑ አልፋሪሲ ፉርሳዊው ሰልማን የኢስላም ልጅ ሰልማኑ ሰልማኑ ሚና አህለል በይት አሉ ነቢ ሰለላሁ ዐለይሂ ወሰለም። ሰልማን እኮ ከኛ ነው ከአህለል በይቶች ነው አሉ። በዘርባ አይገናኝም ማለት ነው። በአገሩ ተለምዶ ልምድ ነበረውና ምን አላቸው? መዲና ብቅ ማለቻ መግቢያ ላይ ጉድጓድን ቆፍር አላቸው። ጉድጓድ ከቆፈርን ያንን ጉድጓድ ለማለፍ ቦይ ሲሆንባቸው ይቸገራሉ። እንለፍ እንኳ ቢሉ እንደ ልብ ዘው ብለው መግባት አይችሉም። ውስጥ እየገቡ ጉድጓድ ውስጥ ከጉድጓድ ወደ ላይ እየወጡ ስለሆነ ያኔ ማጥቃትም መከላከልም እንችላለን፣ አሊያም ከናካቴው መድፈር አይችሉም ብሎ ሐሳብ አቀረበ። ፈስተሕሰነ ረሱሉ ሰለላሁ ዐለይሂ ወሰለም ወአስሓቡሁ ራእየሁ ወሰሓበቱ ራእየሁ ወዐሚሉ ቢ ነቢያችን እንዴት ያለ የተባረከ ጥሩ ሐሳብ ነው አሉ። ሰሓባዎችም ይህ ነገር ማረካቸው ሐሳቡ በጋራ ተስማሙና የተሰጠውን ሐሳብ በጋራ ተግባር ላይ አዋሉት። ጉድጓድ ቆፈሩ። ቢያንስ 15 ቀን ወይም ወር አካባቢ እንደፈጀባቸው ነው የሚታወቀው። ሲቆፍሩ፣ ሲቸገሩ፣ አንጀት አስረው፣ ድንጋይ ሲያስፈነቅሉ፣ ምን ሲላቸው፣ አጠቃላይ ሶሐባዎችና ረሱል ፍዳቸውን አይተው ነው ጉድጓድ የቆፈሩት ኢስላምንም መዲናንም ለመታደግ ከጠላቶች ለመጠበቅ አላየት ያህል ሙሽሪኮቹ ጉዟቸውን ጨርሰው ልክ መዲና እንገባለን ብለው መዲና ካራ ላይ ብቅ ሲሉ ወወጀዱ ነቢይ ሰለላሁ አለይህ ወሰለም ወአስሓባህ ቀድ ሐፈሩ እነዚህ ሙሽሪኮች ሙሐመድን ሰለላሁ አለይህ ወሰለምንና ባልደረቦቹን ያላሰቡትን ጉድጓድ ቆፍረው አገኟቸው ግን ቆፍረው አገኟቸው ብቻ ሳይሆን ነቢዩ ሰለላሁ ዐለይሂ ወሰለም ከሰሓባዎቻቸው ጋር ሲቆፍሩ ምን ምን አጋጥሟቸዋል፣ በምን መንገድ ነበር ያን ጉድጓድ የፈጁት የሚለውን ዝርዝርና ሙሉ ከነ ጦሩ መጠናቀቅ ቀጣይ አስረኛው ክፍላችን ላይ እናየዋለን። ለዛሬ እዚሁ ጋር እናቆማለን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።